እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ቃላችን ጠብቀን እስር ግድያውን ሁሉም ተቋቁመን አንድ አመት አከበሩ ዑለሞችን የነቢያት ወራሾች ብላችሁ በዚያራ እያሳለፋችሁ ያላችሁ ውድ ኢትዮጵያውያን ሙስሊሞች ሳምንቱ ምንም በፍትህ እጦት ቢከብድም የአላህ ፍቃድ ሆኖ ለመገናኘት በቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በየማረሚያ ቤቱ በመንግስት ማን አለብኝነት እየተሰቃያችሁ ያላችሁት ውድ ዑለሞቻችንና ውድ ወኪሎቻችን የጭቆና ገመድ ተበጣጥሶ የፍትህን አየር የምተነፍሱበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ለዛሬ ፍትህ ሬዲዮ 25ኛ ፕሮግራሟን አዘጋጅታ ቀርባለች። ፍትህ ሬዲዮ በሳምንት አንድ ጊዜ ብቅ እያለች ፍትህ ለተጠሙት ለኢትዮጵያዊ ሙስሊሞች የፍትህ ያለህ እያለች ድምጿን የምታስተጋባ የእናንተው ሬዲዮ ናት። በዛሬው ፕሮግራማችን ሳምንታዊ ዜና፣ የተመረጡ ፕሮግራሞች እንዲሁም አባመላ አውራምባ ታይምስ ድረገጽ ጋር ያደረገውና በወቅታዊ የሙስሊሙ የሃይማኖት ነጻነት ትግል ዙሪያ የሰጠውን ቃለ መጠይቅ ተዘጋጅቷል። በቅድሚያ የሳምንቱን አበይት ዜናዎች ዜናዎቹን የምታሰማልን ኑረል ሁዳናት። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮ ሳምንታዊ ዜና እናሰማለን። በቅድሚያ ርዕሶቹን ዑለማዎች የነቢያት ወራሾች በሚል መሪ ቃል ትናንት ጁማ ጀምሮ ዑለማዎችን የመዘየር ስነ ስርዓት በመላው ሀገሪቱ ተጀመረ። ፕሮግራሙ ለአንድ ሳምንት ቀጥሎ እንደሚውልም ታውቋል። በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ህገወጡ መጅሊስ ከ29 ቀበሌዎች የመጅሊስ አመራሮች ጋር ያደረገው ስብሰባ አለመሳካቱ ተገለጸ። በስብሰባው የወረዳው መጅልስ ጸሐፊ የስራ መልቀቂያ ቢጠይቁም ተቀባይነት አለማግኘታቸው ታውቋል። ከተለያዩ ክፍለ ከተሞች የተውጣጡ ከፍተኛ የደህንነት ሰዎች ባደረጉት ስብሰባ ሙስሊሙ ማህበረሰብ ምንም ብናደርገው ተቃውሞ ማድረጉን አያቆም ማለታቸው ተሰማ። የአዲስ አበባ ህገ ወጥ ፕሬዝዳንት ዶክተር አህመድ ከመጅልሱ account ወጪ በማድረግ ለአንዋር መስጂድ ኢማም ሼህ ጣሃ ሀሩን 100 ሺህ ብር እንደተሰጣቸው ተሰማ። ዶክተር አህመድ በተለያዩ ምክንያቶች ከነ ኢንጂነር ተማም ሁሴን ጋር አለመግባባት ውስጥ እንደገባም ታውቋል። አሁን ወደ ዝርዝር ዜናዎቹ እንገባለን። ዑለማዎች የነቢያት ወራሾች በሚል መሪ ቃል ትናንት ጁማ ጀምሮ ዑለማዎችና ኢማሞችን የመዘየር ስነ ስርዓት በመላው ሀገሪቱ ተጀመረ። ፕሮግራሙ ለአንድ ሳምንት ቀጥሎ እንደሚውልም ታውቋል። ዑለሞች የነብይ አወራሽ በሚል መሪ ቃል ትላንትና ጅምዓ ጀምሮ ዑለሞችና ኢማሞችን የመዘየር ስነ ስርዓት በመላው ሀገሪቱ ተጀመረ። ፕሮግራሙ ለአንድ ሳምንት ቀጥሎ እንደሚውልም ታውቋል። ትላንትና ጁምአ ግንቦት 2 ቀን 2005 ድምጻችን ይስማ ዚያራውን ይፋ ካደረገ በኋላ በተለያዩ ከተሞች የሚኖሩ ኢትዮጵያውያን ሙስሊሞች እንደየአካባቢያቸው ተጨባጭ ሁኔታ በከተማና በገጠር የሚገኙ ዑለሞችን፣ ኢማሞችን፣ የመድረሳ ኡስታዞችና የዑለማ ቤተሰቦች መዘየር መጀመራቸው ታውቋል። በተለይ ደግሞ ህገ ወጡ መጅሊስ በመንግስት ከተሾሙ በኋላ ከየመስጂዱና መድረሳቸው ያባረራቸውንና በእስር ቆይታ የተፈቱ ዑለሞችን እንዲሁም በእስር የሚገኙ ዑለሞች፣ ኡስታዞችና ኢማሞች ቤተሰቦቻቸውን መዘየር ሙስሊሙ መርሃ ግብሩን ሲተገብር እንደዋለ የፍትህ ሪፖርተሮች ገልጸዋል። በተጨማሪም በዚያራ ወቅት ከሞራል እስከ ስንቅ ድጋፍ የተደረገ ሲሆን ሌሎች አይነት ድጋፎችን በዘያሪዎች ሲደረግ ታይቷል። ዘያሪዎቹ መንግስት በተለያየ መንገድ ላሳታታቸው ዑለሞችና ኢማሞች የትግሉን አጠቃላይ ሂደት አስመልክቶ ማብራሪያ የሰጡ ሲሆን ዱዓም እንዲያደርጉ ጠይቀዋቸዋል። ሙስሊሙ ህብረተሰብ የወጣው መርሃ ግብር ተከትሎ ከገጠር እስከ ከተማ ድረስ በየአካባቢው ያሉ ዑለሞችን፣ ኢማሞችንና ኡስታዞችንና ቤተሰቦቻቸውን የመዘየሩ ፕሮግራም ለአንድ ሳምንት የሚቆይ በመሆኑ በታዘዘው መሰረት ሳምንቱ ሙሉ በተጠናከረ መልኩ በዚያራው እንደሚያሳልፈው ይጠበቃል። በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ህገወጥ ወጡ መጅሊስ ከ ቀበሌዎች የመጅሊስ አመራሮች ጋር ያደረገው ስብሰባ ለመሳካቱ ተገለጸ። በስብሰባው የወረዳው መጅሊስ ጸሐፊ የስራ መልቀቂያ ቢጠይቁም ተቀባይነት አለማግኘታቸው ታውቋል። በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ በወረዳው ህገወጥ መጅሊስ ሰብሳቢ በሆነው ሼህ ሲራጅ መሐመድና በጸሐፊው በአቶ ሽኩር ሸሜ መድረክ አወያይነት በወረዳው ስላሉ አክራሪዎች ጉዳይ ተነስቶ በተደረገው ስብሰባ አክራሪዎች የመስጂድ አልራህማን ኢማም ተቀይሮ ሌላ ኢማም አናስገባም ካሉ ይሄው ስድስት ወር በላይ ሆናቸው ስለዚህም አሁን እናንተ በምትሰጡት አቅጣጫ መስጂዱ ይዘጋ ካላችሁ እንዝጋው ይታሰሩ ካላችሁ እናሳስራቸው ይደብደቡም ካላችሁ እናስደብድባቸው በማለት ከመድረክ መነሻ ሀሳብ የሰነዘሩ ሲሆን ተሰብሳቢዎቹ ግን እኛ ይህ ይደረግ ይህ ይሁን ለማለት እንቸገራለን ከዚህ ቀደምም ስለነሱ ላወራነው አውፍ ይበሉን የሚል ሀሳብ ሰጥተዋል ሌላኛው የመንግስት ካድሬ የሆነው የመجلس ተመራጭ ደግሞ አክራሪዎቹ ላይ እርምጃ ለመውሰድ እንዲያመችን ሂደን መስጂድ ውስጥ ጫት እንቀምና ነገር እንፈልጋቸው ያለ ሲሆን ሌላኛው ተሰብሳቢ በበኩላቸው እንዴት እንደዚህ ያለ ነገር እናደርጋለን እንደውም ከአሁን በኋላ አንድ ሆነን ዲናችንን መጠበቅ ነው ያለብን ብለዋቸዋል በተሰብሳቢዎቹ ያልተጠበቀ አስተያየት የተበሳጩት አወያዮቹ እዚህ ተመራጭ ተብላችሁ መታችሁ ከአክራሪዎቹ ያልተናነሰ ሐሳብ ማራመዳችሁ ምን ይባላል ሲሉ ተሰብሳቢዎቹ ላይ አፍጥጣዋል በእንቅርት ላይ ጆሮ ደግፍ እንዲሉ በእለቱ የስብሰባው አወያይና የመልሱ ጸሐፊ የሆነው አቶ ሽኩር ሸሜ ለተሰብሳቢዎቹ ከአሁን በኋላ እኔ አልሰራም አውርዱኝ በማለት ቢናገሩም ያስመረጠህ አካል ያውረደህ እንጂ እኛ ምን አገባን ብለህ ነው ሲሉ ተደምጠዋል የፍትህ የውስጥ ምንጮች እንደገለጹት ደግሞ ከዚህ ቀደም የዞኑ መጅልስ አመራር የሆኑት እንድሪስና ሁለት ባልደረቦቹ ማሻ ድረስ መጥተው በቅርጫው የተመረጡትን የቀበሌ ሊቀመንበርና የመስጂድ ራህማን ኢማም የሆኑትን ሀጅ ሁሴን አሊን አስወግደው እድሪስ ሂጃብን ሊቀመንበር አድርገው በመተካታቸው ለህዝቡ መቆጣት ምክንያት መሆኑን ገልጸዋል። የዕለቱ ተሰብሳቢዎች ለስብሰባው ሲሉ በእግራቸው ከስምንት ሰዓት ያላነሰ መንገድ የተጓዙ ቢሆኑም ስብሰባው ግቡን ያልመታና ስላልተሳካ በተፈጠረው መጥፎ ስሜት የውሎ አበል ያልተከፈላቸው ሲሆን ዛቸውን የፍትህ ምንጮች ገልጸዋል። አድማጮቻችን ከማሻ ከተማ ነዋሪ ጋር የደረሰውን አጭር ዘገባ ይከታተሉ። በደቡብ ወሎ መደላ ወረዳ ማሻ ከተማ መንግስት በወረዳው የህገ ወጡ መጅሊስ ሊቀመንበር ሼህ ሲራጅ እና በሐፊ አቶ ሽኩር መድረክ መሪነት 48 ሰዎች ያቀፈ የ29ኙም ቀበሌ የቀበሌ የአህባሽ ሊቀመንበር እና ጸሐፊ በመጥራት በወረዳ ምክር ቤት አዳራሽ ስብሰባ አካሄዱ። የስብሰባውም አጀንዳ የዜሮ አንድ ቀበሌ አክራሪዎችን ሁኔታና የየቀበሌዎችን ንብረት ለወረዳ እስልምና ምክር ቤት አላስገባችሁም የሚሉ ሲሆኑ መድረክ መሪዎቹ እንደሚታወቀው ማሻ ከተማ ኢማም ቀይረንባቸው ሌላ ኢማም አናስገባም ብለው ከስድስት ወር በላይ ሆኗቸዋል። ነገር ግን አሁን እናንተ በምትሰጡት ሀሳብ መስጅዱ ይዘጋ ካላችሁ መስጅዱን እንድንዘጋው፣ ይታሰሩ ካላችሁም እንድናሳሰራቸው ይደብደቡ ካላችሁም እንድናስደበድባቸው ሲሉ አብዛኞቹ ተሰብሳቢዎች ግን እኛ የጆሮ አንድ ቀበሌ ጉዳይ ምን አገባን የቀበሌዎቹ ተወካዮች የት ሄደውባችሁ ነው በማለት እና ከአሁን በፊትም ስለነሱ ባወራነው ባወራ ነው አውፍ ይበሉን እንደውም ከአሁን በኋላ አንድ ሁነን ዲናችንን መጠበቅ አለብን ሲሏቸው ተሰምተዋል። ምንም እንኳን ወላሂ በወረዳችን ያሉት አመራሮች ብዙ ቢሸሩም ከዚህ ተባግን እኛም ራሳችን የተረዳ ነው መንግስት ወደፊት አካሄዱ እየተበላሸበት መሆኑና ብዙ ሰዎች ወደ ትግሉ እየገቡ መሆናቸውን ተረድተናል። ከተለያዩ ክፍለ ከተሞች የተውጣጡ ከፍተኛ የደህንነት ሰዎች ባደረጉት ስብሰባ ሙስሊሙ ማህበረሰብ ምንም ብናደርገው ተቃውሞ ማድረጉን ያቆም ማለታቸው ተሰማ። ከተለያዩ ክፍለ ከተሞች የተውጣጡ ከፍተኛ የደህንነት ሰዎች ባደረጉት ስብሰባ ሙስሊሙ ማህበረሰብ ምንም ብናደርገው ተቃውሞ ማድረጉን ያቆም ማለታቸው ተሰማ። እነዚህ የደህንነት አባላት በሳምንቱ መጀመሪያ አካባቢ የአፍሪካ ህብረትን ሀምሳኛ ዓመት አስመልክቶ ለሚገኙ መሪዎችና ዲፕሎማቶች መደረክ ስላለበት ጥበቃ ሲወያዩ እንዳሉት ሙስሊሙን በተመለከተ ተቃውሞቹን አቁሙ ቢባሉም የሚያቆሙ አይደሉም። እነሱ ደም መፋሰስ ነው የመረጡት። የእነሱ ጉዳይ ከኛ አቅም በላይ ስለሆነ ጉዳዩን ከዚህ በኋላ የሚወስኑት የፖለቲካ ሰዎች ናቸው። የፖለቲካ አመራሮች በሚወስኑት እንሄዳለን። እኛ አሁን ማተኮር ያለብን የውጭ ሰርጎ ገብ ጥቃት አድራሾች ላይ በተለይ ደግሞ ደግሞ ኤርትራውያኖች እነሱ ተላላኪዎች ናቸው እንዳሉ ታውቋል። ለዚህም ሲባል በአዲስ አበባ ያሉ ደህንነቶችና ሌሎች የጸጥታ አካላት ወደ መዲናችን የሚመጡ እንግዶችና የአፍሪካ ህብረት 50ኛ ዓመት ክብረ በዓልን አክብረው እስኪመለሱ ድረስ ሙሉ ጊዜያቸውን ልዩ ጥበቃ እንዲያውሉ የተወሰነ ሲሆን በቀን ሁለት ጊዜም በክፍለ ከተማ ደረጃ ስብሰባ በማድረግ ለበላዮቻቸው ሪፖርት እንዲያደርጉ ተወስኗል። በአዲስ አበባ ያሉ ከትናንሽ እስከ ትላልቅ ሆቴሎችም ያከራያቸውን ግለሰቦች በየቀኑ ለመንግስት እንዲያሳውቅ የታዘዙ ሲሆን የደህንነትና የጸጥታ ሰዎች ኤርትራውያንና አረብ ዲፕሎማቶች ላይ ልዩና ጠንካራ ያለ ክትትል እንዲያደርጉም በስብሰባው ላይ ግልጽ መመሪያ መተላለፉ ምንጮች ለፍትህ ገልጸዋል። በደሴ ከተማ ሁከት በማስነሳት ወንጀል በሐሰት የተከሰሱት የሃይማኖት አባቶች ፍርድ ቤት ቀረቡ። በደሴ ከተማ ሁከት በማስነሳት ወንጀል በሐሰት የተከሰሱ የሃይማኖት አባቶች ፍርድ ቤት ቀረቡ። ክስ ሳይመሰረትባቸው ከ260 ቀናት በላይ በእስር ሲንገላቱ ከቆዩ በኋላ ክስ ተመስርቶባቸው በዋስ የተፈቱ የሃይማኖት አባቶች በትላንትናው ዕለት ደሴ ከተማ ወረዳ ፍርድ ቤት ቀርበዋል። ተከሳሾቹም ፍርድ ቤት በቀረቡበት ወቅት የተከሰሱበትን ወንጀል እንዳልፈጸሙ ለፍርድ ቤቱ በቃል አስረድተዋል። ከዚህም በተጨማሪ በቀረበባቸው ክስ ላይ ስምንት ገጽ የመጀመሪያ ደረጃ መቃወሚያ አቅርበዋል። በዚህ መቃወሚያ መሰረት ተከሳሾቹ በክሱ ጭብጥ ላይ የተቀመጡት ሀሳቦች ያልፈጸሟቸው ከመሆኑም በላይ ተዳበሳ የቀረቡ ይህ ህገ መንግስታዊና ግልጽነትም ጭምር የሌላቸው መሆኑን እንዲሁ ተፈጸመ በተባሉ ወንጀሎች በተከሰሱበት አንቀጾች መካከል መሰረታዊ ሀሳብና የጥብጥ ልዩነት መኖሩን በማስረዳት ፍርድ ቤቱ ክሱን ውድቅ አድርጎ በነጻ እንዲያሰናብታቸው ጠይቋል። ከዚህም በተጨማሪ ተከሳሾቹ ጠበቃ አቶ መንግስቱ ተገየ በቃል ባስረዱ መሰረት በክሱ ሰነድ ላይ ተከሳሾቹ በ1998 ዓመት ልደት ፈጽመዋል ተብለው የተከሰሱበት አንቀጽና ከፍተኛ የወንጀል ቅጣት ጣሪያ አንድ ዓመት በታች በመሆኑ ወንጀል ተፈጽሟል የተባለው ከሰባት ከማታመን በፊት በመሆኑ ክሱ ጊዜውን ያልጠበቀና ወድቅ እንዲደረግላቸው ለፍርድ ቤቱ አሳስበዋል። አቃቤ ሕግ ለመቃወሚያ መልስ ለማዘጋጀት ጊዜ ስለሚያስፈልገው ተለዋጭ ቀጠሮ እንዲሰጠው አሳስቦ ፍርድ ቤቱ ለግንቦት 15 2005 ተለዋጭ ቀጠሮ ሰጥቷል። እንደሚታወቀው በዚህ ክስ የመዝገብ የተከሰሱ የፉርቃን መስጂድ ኢማም ሼህ ሐሰን ሐሚዲን የአረብ ገንዳ መስጂድ ሙአዚን እና የመስጂዱ ኮሚቴ ሰብሳቢ ባህረዲን አህመድ የሸዋበር መስጂድ ኢማም ሼህ ያቁት አብዱል መጂድ እና የአራ መስጂድ ኢማም ሼህ ጀማል መሆናቸው ይታወቃል። የሙስሊሙ መፍትሄ አፈላላጊ ኮሚቴ አመራር አባላት ጂሃዳዊ ሀረካት በሚለው ድራማ በመንግስት የስም ማጥፋት ዘመቻ ተደርጎብናል ሲሉ ያቀረቡትን የክስ ማመልከቻ የከፍተኛ ፍርድ ቤት ሬጅስትራር አልቀበልም ማለቱ ተገለጠ። የሙስሊሙ መፍትሄ አፈላላጊ ኮሚቴ አመራር አባላት ጠበቃ ዶክተር ያዕቆብ ማርያም እንደገለጹት የክስ ማመልከቻውን በሬጅስትራር ባቀረቡ ጊዜ የተከሳሾቹን ስም ካዩ በኋላ ምን ጣጣ አመጣችሁብኝ በማለት ላለመቀበል መፈለጋቸውን አመልክተዋል። የፍርድ ቤቱ ሬጅስትራር በየትኛውም ፍርድ ቤት ተደርጎ በማይታወቅ መልኩ የከስማ መልከቻውን ለፍርድ ቤቱ ፕሬዝዳንት ወስደው ካሳዩ በኋላ ማክሰኞ ተመለሱ ብለው እንደመለሷቸው ዶክተር ያዕቆብ ኃይለማርያም ገልጸዋል። ከአፄ ኃይለስላሴ ጊዜ ጀምሮ በሕግ ሙያ በሀገር ቤትም በውጭም ሰርቻለሁ ያሉት ዶክተር ያዕቆብ የፍርድ ቤት ሬጅስትራሮች የክስ ማመልከቻ በእነሱ የሚታይና formality ያሟላ መሆኑን ከማረጋገጥ ውጪ አንቀበሉም ያሉበት ጊዜ አጋጥሟቸው እንደማያውቅ ይህም ያልተለመደና ከአሰራር ውጪ መሆኑን ገልጸዋል። የስም ማጥፋት ክስ የስም ማጥፋቱ በተደረገ በሶስት ወር ጊዜ ውስጥ ፍርድ ቤት መቅረብ እንዳለበት የገለጹት ዶክተር ያዕቆብ የሶስት ወር ጊዜ ሳይሞላ የቀረበው የክስ ማመልከቻው ባለፈው ማክሰኞ ቢቀጠርም ተቀባይ መመለሳቸውን አመልክተዋል። በዚህ የክስ ማመልከቻ የኢትዮጵያ ብሔራዊ መረጃና ደህንነት መስሪያ ቤት፣ የከፍተኛው ፍርድ ቤት ፕሬዝዳንት አቶ ውብሸት ሽፈራው፣ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት መከሰሳቸውንም ከዶክተር ያዕቆብ ኃይለማርያም ቃለ ምልልስ መረዳት ተችሏል። እነዚህ የመንግስት ተቋማት ጂሃዳዊ ሀረካት በሚለው የቴሌቪዥን ፕሮግራም ተከሳሾች ላይ ሀገር ወዳድና የተማሩ ሰዎች ሆኖ ሳለ አሸባሪ ተደርገው በመቅረባቸው ነው በስም ማጥፋት የተከሰሱት ሲሉ ጠበቃቸው ገልጸዋል። ሂደቱ አሁን በጣም በሚያሳዝን ሁኔታ ላይ ነው ያለው። እንግዲህ እኛ የከሰስ ነው እነኚህ ሰዎች ትልቅ ሰዎች ናቸው፣ በጣም የተከበሩ ሰዎች ናቸው እና በኢትዮጵያ ህዝብ በሙሉ በሚያየው ቴሌቪዥን ሽብርተኛ ተባሉ፣ ህገ መንግስቱን የሚንዱ ሰዎች ናቸው ደግሞም በኢትዮጵያ ውስጥ እስላም መንግስት እናስታወቅ እናቋቁማለን ብለው ስማቸውን ስላጠፋቸው እና ይህ ተገቢ አይደለም እና መካፍ አለባቸው ብለን እንግዲህ ክስ ልናቀርብ ነው እና ክሱን አዘጋጅተን ወስደን ነበረ። ፋይል ክፈቱልን ብንላቸው ፋይል በመክፈት እስካሁን ድረስ ፈቃደኛ አልሆኑ። ብዙ አመላለሱ። እስካሁንም ድረስ መፍትሄ አልተገኘም። እንደውም ዛሬ ሁሉ አይተን ነበረ። ዛሬም ሁሉ አልተከፈተም። እንግዲህ በመሰረቱ ሬጅስትራር ምንም ክሱ ተጽፎ ሲቀርብለት ማስረጃ መያያዙ ክሱ መዘጋጀቱን እንጂ ሬጅስትራር ሊከለክል አይችልም። መክፈት አለበት። ወደ ፕሬዚደንቱ የሚወስደው ነገር የለም። አሁን ግን ሬጅስትራር በቀጥታ ፋይል ከመክፈት ፈንታ ወደ ፕሬዚደንቱ ተመላልሶ ፕሬዚደንቱ ደግሞ እስቲ ቆይ እስከ ሀሙስ የተጀመረ ነው። ሳምንቱ እስከዛሬ ድረስ እየተመላለስ ነው። ግን እስከ ዛሬ ድረስ ብዙ እሱ መመሰስ ወይንም ደግሞ በፍርድ ቤት ብዙ ተወክለዋለኝ የሚል ሰው ነኝ። ዛሬ ድረስ እንዲህ አይነት ነገር አጋጥሞ ያቅ የአዲስ አበባ ህገ ወጡ መጅልስ ፕሬዚዳንት ዶክተር አህመድ ከመጅልሱ አካውንት ወጪ በማድረግ ለአንዋር መስጂድ ኢማም ሸህ ጠሃ ሀሩን መቶ ሺህ ብር እንደሰጧቸው ተሰማ። የአዲስ አበባው ህገወጡ መጅልስ ፕሬዚዳንት ዶክተር አህመድ ከመጅልሱ አካውንት ውጪ በማድረግ ለአንዋር መስጂድ ኢማም ሼህ ጦሃ ሀሩን መቶ ሺህ ብር እንደሰጣቸው ተሰማ። የአዲስ አበባው ህገወጥ መልስ ፕሬዝዳንት ዶክተር አህመድ የአንዋር መስጂድ ኢማም ሼህ ጣሃ ሀሩን ለመንግስትና ለህገወጡ መልስ ላሳዩት ታማኝነት እንዲሆን በማሰብ ገንዘቡ እንደተሰጣቸው ምንጮች ለፍት ሬዲዮ አጋልጠዋል። ገንዘቡ ወጪ ሲደረግም ሀጂ ጣሃ ቤት ስለሌላቸው ቤት መስሪያ እንዲያውሉት በሚል ገንዘቡ እንደተለቀቀላቸው ታውቀዋል። ሼህ ጣሃ ሀሩን በቂና ሰፊ ቤት እንዳላቸው እየታወቀና በአንጻሩም የአዲስ አበባን ጨምሮ በመላ ሀገሪቱ መውደቂያ እንኳ የሌላቸው በርካታ ኢማሞችና ኡስታዞች እያሉ በቤት መስሪያ ሰበብ ለመንግስት ታማኝነት ይውል ዘንድ 100 ሺህ ብር መሰጠቱ በመجلس ውስጥ በርካቶች ቅር እንደተሰኙ ምንጮች ለፍትህ ሬዲዮ ገልጸዋል። በተያያዘ ዜና በአዲስ አበባ ህገወጡ መጅሊስ ፕሬዝዳንት መካከልና በሌላኛው አመራር አባል በኢንጂነር ተማም ሁሴን መካከል አለመግባባት እንደተከሰተ ታውቀዋል። ለአለመግባባቱም ምክንያት ዶክተር አህመድ የመጅሊሱን ገንዘብ ያለ ፋይናንስ ክፍል በግለሰብ ደረጃ እያወጣና እያስገባም ከመሆኑም በላይ እነ ኢንጂነር ተማም ስራ ሰርተን ለህዝብ እናሳይ በሚል ሲንቀሳቀሱ አላሰራ ስላላቸው እንደሆነ ታውቋል። ከነ ኢንጂነር ተማም በኩል የሆኑ አንድ የመጅሊስ አመራር እንዳስታወቁት ዶክተር አህመድ በማናለብኝነት የመጅሊሱን ገንዘብ ሂሳብ ክፍል ሳያውቀውና በሂሳብ አያያዝ ስርዓት ወጪ ሳይደረግ ለበርካታ ጊዜ እሱ ራሱ በግሉና በሹፌሩ አማካኝነት ቼክ ሲያወጣና ሲያስገባ እንደሚታይ ገልጸው ድርጊቱን ከአንዳንድ አመራሮች አልፈው ከመንግስት የተላኩ ሶስት የደህንነት አባላቶች ጭምር እንደገዘጹት አጋልጠዋል። አመራሩ በመቀጠልም በዶክተር አህመድ ግራ የተጋቡት ደህንነቶች ህዝቡ በመጅልስ እምነት ባጣበት ወቅት እንደዚህ አይነት ብልሹ አሰራር በግልጽ መከተል ትክክል አለመሆኑን ገልጸው ድርጊቱ ከናንተ አልፎ የመንግስት ተመራጮች እንዲህ አደረጉ እየተባለ መንግስትንም ለትችት ታጋልጡታላችሁ በማለት ዶክተሩን እንደገሰጹት አብራርተዋል። በዚህ የተበሳጨው ዶክተሩም ያጋለጡኝ የነ ኢንጂነር ተማም ቡድን ሰዎች ናቸው በሚል እንደጠመዳቸውና ጠልፌ ካልጣልኳቸው እኔ አይደለሁም በሚል ለራሱ ወገኖች እንደዛተ ምንጮች ለፍት ሬዲዮ አጋልጸዋል። በተደጋጋሚ ጊዜ ገንዘብ በዘበዘው የኮልፌ ቀራኒው አህባሽ መጅልስ ምክትል ሰብሳቢ የሆነው አጠየባወል አወል ላለፉት ሶስት ሳምንታት ከስራ ታግዶ ከቆየ በኋላ ባለፈው ቅዳሜ በኮልፌ ቀራኒዮ አህባሽ መንጅሊስ በተደረገ ስብሰባ ከስራ መባረሩ ተሰማ። በተደጋጋሚ ጊዜ ገንዘብ የበዘበዘው የኮልፌ ቀራኒዮ አህባሽ መጅሊስ ሰብሳቢ የሆነው አጠይብ አወል ላሳለፉት ሶስት ሳምንታት ከስራ ታግዶ ከቆየ በኋላ ባለፈው ቅዳሜ በኮልፌ ቀራኒዮ አህባሽ መጅሊስ በተደረገ ስብሰባ ከስራ መባረሩ ተሰማ። የግለሰቡ ከስራ መታገድ ተከትሎ የኮልፌ ቀራኒዮ አህባሽ መጅሊስ ስራ አስፈጻሚ አባላት በሁለት መከፈላቸውን ምንጮች አክለው ገልጸዋል። አንደኛው ወገን መባረር የለበት ባሽን ለማንገስ ተቃውሞን ለማስቆም ከፍተኛ አስተዋጽኦ ስላደረገ በይቅርታ ሊታለፍ ይገባል ሲሉ ተደምጠዋል። ወገን አለበት የሚሉት የሚያቀርቡ ምክንያት ደግሞ ይህ ግለሰብ ገንዘብ መበዝበዙን ህብረተሰቡ አውቆታል። ፍትህ የምትባለው ሬዲዮን በተደጋጋሚ ዘግበዋለች። ስለሆነም ህብረተሰቡ በሌባነት ፈርጆታል። በቀጣይ ማህበረሰቡን ለምናደርገው ጥረት ይህንን ገንዘብ እንደዘረፈ የሚታወቅን ግለሰብ ይዞ መጓዝ ከፍተኛ እንቅፋት ሊሆን እንደሚችልና በአጠቃላይ መጅሊሱ የሌቦች ስብስብ ነው ሊያስብል እንደሚችል ስጋታቸውን ቢገልጹም መግባባት ስላልቻሉ በኮልፌ ቀራኒ ውስጥ የሚገኙ የየወረዳ የመጅሊስ ስራ አስፈጻሚ አባላትን አጠቃላይ ስብሰባ ቅዳሜ 260705 ተጠራ። ቅዳሜ ከጧቱ 3 ሰዓት ገደማ ስብሰባው ተጀመረ። ስብሰባውን የመሩት የኮልፌ ቀራኒዮ መጅሊስ ሰብሳቢና ጸሐፊ ናቸው። ሰብሳቢው አጠይብ አወል መባረር እንደሌለበትና በይቅርታ መታለፍ እንዳለበት አድርጎ አቀረበ። በመቀጠል ጻፊው ጉዳዩ በጣም አሳሳቢና ተደጋጋሚ መሆኑን ገልጾ መባረር አለበት የሚል አቋም አንጸባረቀ። በመቀጠል በጉዳዩ ላይ ተሰብሳቢው አስተያየት እንዲሰጡ ተጠየቀ። ተሰብሳቢውን በተራ አጠይብ አወል ላይ ያለውን ቅሬታ ማቅረብ ጀመረ። አሰደብከን፣ በየመስጂዱ አዋረድከን፣ ሌባ አስባልከንና መሰል ወቀሳ ቃላቶችን አወረዱበት። በተለይ አጠይብ አወል ከተወከለበት ወረዳ የመጡት አቶ ፈይሰል ወቀሳናዳ አወረዱበት። አንዱ ተሰብሳቢ እንዲህ አሉ። ይህ ጉዳይ ለስብሰባ ሊቀርብ አይገባውም፣ ባይሆን አጠይብ አወል በራሱ ጊዜ ስራ ሊለቅ ይገባ ነበር በማለት ተናግረዋል። በስተመጨረሻም ተሰብሳቢው አጠይብ አወል ይወገድ ወይስ አይወገድ የሚለውን ድምጽ ብልጫ እንዲወሰን ተጠየቀ። በዚህም መሰረት ተሰብሳቢው በሙሉ ድምጽ አጠይብ አወል እንዲወገድ ወሰነ። ስለሆነም አጠይብ አወል ከኩልፌ ቀራኒው አህባሽ መጅሊስ ምክትል ሰብሳቢነት ተወገደ ሲል ምንጫችን ገልጿል። በደቡብ ወሎ ሀርቡ ከተማ የተመደቡትን ህገወጥ ኢማም ሙስሊም ህብረተሰብ እንደማይቀበላቸው በተግባር አሳየ። ለጁማ ሶላት በጣም ከፍተኛ ቁጥር ያለው የሀርቡ ሙስሊሞች የተገኙ ሲሆን ፍጥባው እንዳለቀ መስጂዱን ለቆ በመውጣት የማሸማቀን ኢማሙን እንደማይቀበሉት በተግባር አሳይተዋል። ሀርቡ ነዋሪ ጋር ያደረግነው አጭር ውይይት እንደሚከተለው ይቀርባል። የነበረ ሁኔታ ያው መጀመሪያ ትንሽ ልትጨሽፈን ነበረ። ያው ጅማ ላይ እንዲገባ ማለት ነው። ያው ቀድመን ገባን አምስት ሰዓት እስከ አምስት ተኩል ቀድመን ልንገባ ነበር ስላደፈ ማለት ከዛ ያው ቀድመን ገባን የተባለው መሰረት አለ በጣም ኃይለኛ አህባሽ ማለት ነው። ሌላ የማናውቃቸው ከየት የሚመጡ ኢማሞች ከሆኑ እንደማንሰግድና ትተን እንደምንወጣ ምናምን ነገር ነበር እና የሆነ ነገር ቢሻድሩ ምን ዝም ብለን ጥለን እንድንወጣ ነበር ማለት ነው። ቤቱ በዛ መሰረት ቀድመን ገባት ከዚያ ምን ማና የሆነ ከገጠር የመጣ ሰው ነው እና ሲገባ የሆነ ሲር ምናምን ነው የሚያደርግ ሰው ነው ሰውየው ማለት ነው። ማውዳት ትግሬ ነው የነበረው። ከዛ ልክ መለስ በጣም ብዙ ጀማ ነበረ። ሁሉም ልክ ሁባ አልቆ አራት ሲቆም ግን ሁሉም ሴትም ወንድም ያው ወጥተናል። ከዛ በኋላ በቤታችን ሰግደን ለሁኔታ ባጭሩ ይሄን አድማጮቻችን ለዛሬ ያዘጋጀንላችሁ ዜናዎች እስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። እየተከታተላችሁት ያለው ፍትህ ሬዲዮ ነው። ዛሬ አንድ ቃለ መጠይቅ እናቀርብላችኋለን። ቃለ መጠይቁም የአውራምባ ታይምስ ድረገጽ ከአባ መላ ጋር ያደረገው ሲሆን አባ መላ በፓልቶክ የኢትዮጵያ ሲቪል ፎረም መስራች ሲሆን በወቅታዊ የሙስሊሙ ትግል ላይ ለተነሱ ጥያቄዎች የሰጠውን መልስ ይዘንላችሁ ቀርበናል። አብረን እንከታተል። ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ድረገጽ ተከታታዮች፣ የዛሬው እንግዳችን የኢትዮጵያን ፎረም ፎር ፖለቲካል ሲቪሊቲ ሱፐር አድሚ የሆነው አቶ ብርሃኑ ዳምጤ ወይም አባመላ ነው። በአቶ ብርሃኑ የሚመራው ኢትዮ civility forum በአብዛኛው የገዢውን ፓርቲ ፖሊሲዎች በመደገፍ ይተቻል። አቶ ብርሃኑ ግን ሩሙ ገለልተኛና ዲሞክራሲያዊ እንደሆነ በማብራራት መድረክ ጠይቆ የተከለከለ የተቃዋሚ ፓርቲ መሪ ይሁን ደጋፊ እንደሌለ ይገልጻል። አባመላ ከቅርብ ጊዜ ወዲህ በገዢው ፓርቲ ላይ ጠንከር ያለ ትችት በመሰንዘር ላይ ይገኛል። የአማራ ብሔር ተወላጆች መፈናቀል ህገ መንግስቱን የጣሰ እንቆቅልሽ ነው ይላል። የሙስሊም ኢትዮጵያውያን የሃይማኖት ነጻነት ጥያቄን ተከትሎ በመንግስት የተወሰደው የኃይል እርምጃም ቁጥራቸው ቀላል የማይባል የዳያስፖራ ሙስሊሞች ከኢህአዴግ ጋር ሆድና ጀርባ እንዲሆኑ ምክንያት ሆነዋል ይላል። በእነዚህና ሌሎች ርዕሰ ጉዳዮች ዙሪያ ቆይታ አድርገናል። በቅድሚያ ግን በተለይ በቅርቡ የኢህአዴግ ባለስልጣናት በአሜሪካና በአውሮፓ ከሚያደርጓቸው የተለያዩ ስብሰባዎች ጋር ተያይዞ ጠንከር ያሉ ያለ ተቃውሞ እየቀረበ ነው። በዋናነት የሙስሊም መፍትሄ አፈላላጊ አባላትና ጋዜጠኞች መታሰር እንዲሁም ደግሞ በቅርቡ የአማራ ብሔር ተወላጆች መፈናቀላቸው ተቃውሞው እንዲባባስ ያደረገ ይመስለኛል። በዚህ ዙሪያ ምን አስተያየት አለ አቶ ብርሃኑ? አመሰግናለሁ ዳዊት። ማንኛውም ሰው በአገልግሎት መልካም አስተዳደር ችግር አለ፣ ሰብአዊ መብት ጥሰት አለ፣ ስና ተስቷል፣ ይህ መንግስት ወዴት እየሄደ ብሎ የጠየቀውን ሁሉ ጸረ ልማት ነው ብለው መፈረጅን በልማት ዙሪያ በአባይ ግድብ ዙሪያ በተለይም ጠቅላይ ሚኒስትር መለስ ዜናዊ ከሞቱ በኋላ በእሳቸው ራይስ ጀርባ የተመሸገ እታሞች እስላሞች ጸረ ኢንኮምፕታንት የሆኑ ባለስልጣኖች እና ደጋፊዎች ትላለ ይሄ ችግር በፍጹም ምሽግ ሊሆን አይችልም። ይህንን ምሽግ እንደው አነስተኛና ጥቃቅን ተባብረን የሚሆን መስበር አለብን ነው እኛ እውነተኛው ነገር ምንድን ነው ነው አሁን በውጭ ሀገር ያለውን reality ሰዎች ዲፕሎማቶች የአባይ ግድብ የገንዘብ ማሰባሰብ የተለያዩ ሀገሮች ሙከራ ያደረጉ በዚህ ሰዓት ጩኸቱ በጣም በርትቷል። እንደዛ አይነት ጩኸት አልነበረም። ባለፈው ጊዜ የነበረውን አስታውቃለሁ። በሰላም ነው ሰው understand አድርጎ ቦንድ ገዝቶ ነገሮች ተሻሽለዋል ብሎ የሞከረበት ሰዓት በዚህ ሰዓት እንደዚህ የጋለበት ምክንያት ምንድን ነው ብሎ መንግስት ከማሰብ ይልቅ ተሰብሳቢዎችን ነው ኮምፕሌን የሚያደርጓቸው እነኛ አባይ ግድብ እንዳይገደብ ይፈልጉ ተረ ልማት ናቸው ብለህ መመረጅ ቀላል የሰነፋሪ አድርግ ገባል ይህ አይደለም እነዚህ ሰዎች አባይ አይገደብ ብተው የወጡ ናቸው ይህ አላፍንምት ስለዚህ ይህንን ከማድረግ ልክ ምን እያደረግ ለምሳሌ ቅድም ያነሳው ያለ አለ በቤንሻንጉል ጉሙዝ በጉራ ፈርዳ or በጅጅጋ በተለያየ አካባቢ ዜጎች በህገ መንግስታዊ መብታቸው ተጠቅመው በማንኛውም አገሪቷ ክልል የመኖር መስራት፣ ሀብት የማፍራት የመምረጥና የመመረጥ መብት አላቸው ይላል ህገ መንግስቱ። ከዚህ ውጪ በሆነ ህግ በየክልሉ ባሉ ባለስልጣኖች በተወሰኑ በተለይ በተወሰነ ብሔረሰብ ላይ ያነጣጠረ የመፈናቀል እርምጃ ሲደረግና በሺዎች የሚቆጠሩ ሰዎች ንብረታቸው ተዘርፎ ሰብአዊነታቸው ተገፍቶ ህፃናት፣ አዛውን እርጉዞች፣ ወጣቶች ሲፈናቀሉ ማዕከላዊ መንግስት አላውቅም ይላል። የኢትዮጵያ ቴሌቪዥን የሚባል የሚገርም ድርጅት አለ። ምን እንደሆነ ሪፖርት ልናደርግ አታውቅም። እኔም እዛው ሲሰሩ ሰዎችን መኮንን ያለ ይህንን ጉዳይ ከበር የማያደርግ ሚዲያ ምን ያደርግላል? ጠቅላላ ቴሌቪዥን ሰው በሰው ድራማ ተፈርም ምንም ነገር የለም። ያገር ችግርም አያደርግም። ጭራሽ ተቃዋሚ ናቸው የሚሏቸው ሚዲያዎች ናቸው ነገር እያንጸባረቃሉ። ጥያቄውኛ ማንም ያንሳው ጥያቄው ማንም ዓለም አቀፍ ነው። አልጃዚራ የሚያወጣው ወይም የሚያወራው ጀርመን የሚያወራው እውነት ነው ወይ ነው። ስለዚህ ያንን እውነት ለመፈለግ እኛ ጥረት አድርገን የክልል ፕሬዚዳንቶች፣ የከተማውን ፕሬዚዳንት በተለያየ መልክ መረጃዎችን አግኝተን እውነት ሆኖ ስታገኘው ይሄ ብሮት የሆነ የሰብአዊ መብት እርማት ያስፈልገዋል። ይህንን ስህተት የሰሩ ሰዎች ለህግ መቅረብ አለባቸው። ወደ ተረፈ በደል ሆነ የሚያሳዝን ግን ሌት ሆኖ ጠቅላይ ሚኒስትሩ ፓርላማው ሲፈቱና ያዙ ይለቁ ይላል። ምንድን ነው ምናምን ስላቸው በክልል ያሉ ሌቦች፣ ጸረ ህዝቦች ጸረ ህገ መንግስት በጸረ ምናምን በጠቅላላ አድርገው እነኚህ ሰዎች እንደው አነገር ካላደረግን ይላሉ። ውጭ እኛ የምንለው እኮ ነገር ተጥኮ ነው አይገኝ። ለምን እኛ ላይ እንደምጮህ አይገባኝ። እኛ የምናወራው ነገር እኛ ስንናገረው ስህተት ነው። ጠቅላይ ሚኒስትሩ ሪፖርት ሲያደርጉ ትክክል ነው። ስለ ኤምባሲዎች ተናግረናል። ባለፈው በየኤምባሲው ሙያ ሙያ የሌላቸው በድርጅት ኮታ የተመደቡ የተመደቡበትን ሀገር ቋንቋ እንኳ የማይናገሩ in fact የሆኑ civil servant ኦች እየመደባችሁ ኢትዮጵያኖች service ማግኘት አልቻሉ። እንደውም አልፈን እንደውም ከባድ ቃላት እነኝን ሻንጣ ተሸካሚዎች አባሩልን እስከማለት ደርሻለሁ። ከዛ በኋላ አሁን ውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ በፍጹም እንደዚህ አይነት ሰዎች መመደብ የለባቸውም። ከአሁን በኋላ ኤምባሲዎች professional በሆኑ non political assignment ነው የመጀመሪያ ወጥ ውጤት ማለት ነው። ሌት ማለት ስለዚህ በዚህ ጊዜ እኛ የምንናገራቸው ነገሮች አንዳንድ ጊዜ ቀድመ መናገር ሀገራችን አስቸጋሪ ነው። ቀድሞ የበሰለ ቀድሞ ይበላል። ስለዚህ እኛ ደግሞ ይህንን ከመናገር ወደ ኋላ አለ። ለምን ለሀገር ይጠቅማል? ትክክለኛ ብሶት ነው ወይ ነው። ሌላ ምንድን ነው? ይህንን ጉዳይ ትንሽ ግር የሚላቸው በተለይ የኢህአዴግ ደጋፊ ነን የሚባሉ group ኦች አሉ። የተወሰኑ group ኦች እነዚህ group ኦች ፍጹም ይሄ መንግስት እንከን የለች መለኮታዊ መንግስት አድርገው ነው። ስለዚህ እያንዳንዱን በሀገራችን ላይ ለምን ሀገሪቷ ብትካተል አትናገሩ ነው። ሀገሪቱ እየነደደች ነው ስትል no no campfire ነው ነው የሚለው እና ዲስ ኢዝ ዴንጀረስ ትሬን እና ኢህአዴግን እያስፈራው ያለው አሁን ከተቃዋሚው ይበልጥ ደጋፊ ነው። ኢህአዴግን የሚያጠፋው ሶኮልድ አክራይ ደጋል የኔ ስጋት ያ ነው። ስለዚህ ተቃዋሚውማ ዳር ቆሞ ክርክታል ነው የሚሰጠው። ይሄ ትክክል አለም ይሄ ትክክል አለም ይላል። አንዳንድ ነገሮች ላይ extreme ቢሄድም ተቃዋሚውን መስማቱ ለኢህአዴግ በጣም ይጠቅመዋል ነው ሰዎች የሀሳብ ነጻነት በሌለበት ሀገር ላይ ሰብአዊ መብት ሳይከበር የመልካም አስተዳደር ችግርና ሙስና በነገሰበት ሀገር ላይ ዘለቄታዊ ልማት ሊመጣ ይችላል። ለምሳሌ ከቤንሻንጉል ጉሙዝ የተፈናቀሉ ወገኖች ፍትህ ያገኙ፣ ወደ ቦታቸው ይመለሱ፣ አግባብ ያለው ካሳ ይከፈላቸው፣ የፌዴራል መንግስት ባለስልጣን ሄደው ይጎብኛቸው ብለን ስንጠይቅ በዚህ ጉዳይ ላይ እርምጃ ይወሰዳል ተብለ ጆሮአችን ቤንሻንጉል ሲሆን ኦሎ ኦፍ ትላንትና ተነስተው የቤንሻንጉል ነጻ አውጪ ድርጅት ሰማንያ ዘጠኝ ሰዎች ዛሬ የኢትዮጵያ መንግስት እንድንሰጣቸው ይልሃል አምነት ሰጣቸው ይልሃል። መጀመሪያ ቤንሻንጉል ነጻዎች እንዳለ ማናቀም እኮ የዚህን አይነት ዲስፔክትና እና እንትን የሚያደርገኝ ነው በጣም የሚያናደኝና ምንድነው ነው ወንድ የቤንሻንጉል ነጻዎች ድርጅት ማለት ምንድነው ነው ማለት መላውን ሙስሊም በሀገር ቤት ባለም አቀፉም ደረጃ ሊያስተባብር የሚችል ፍጹም ህገ መንግስታዊ ፍጹም ሰላማዊ የሆነ ትግል ስለወጡ መንግስት ይህን ነገር መጀመሪያ አንደርማይን አድርጎት ነበር። በኋላ ግን እያደገ እያደገ እያደገ ሲመጣ ከቁጥር ውጭ መሆኑ ታየው። ስለዚህ መንግስት ብሎ ያደራደራቸው የነበሩትን ሰዎች ያው እንደምታውቀው መጨረሻ ላይ መንግስት desperate ሲሆን መጨረሻ joker card አለው አሸባሪ ብሎ ከተታየ እንደዚህም joker ማነው እስክንድር እንደገተተው ማለት ነው። <laughs> easy way ነው። በዚህ የሚቆም መስሏቸው ሊሆን ይችላል። እኔ እነኝህ ሰዎች አሸባሪውና አሸባሪ አይሆኑ ሰርቲፊኬት አልሰጥም። ግን overnight አሸባሪ ይሆናሉ የሚል እምነት የለኝም። ሆነ ሰዎች ሊሆኑ ይችላሉ። ግን በአጠቃላይ እነህ ሰዎች ያላቸውን ድጋፍ ስትመለከት ከፍታ ድጋፍ ነው ያላቸው አገሪቷ ውስጥ ኦል ኦቨር ኢትዮጵያ እና በውጭ ሀገርም ስትመለከተው እኛ የምናውቃቸው በተለይም በዚህ በኢህአዴግ ደጋፊነት የሚታወቁ ስምና community አለ ወደ ዋሽንግተን ዲሲ አካባቢ በድር የሚባል ትልቅ ድርጅት አለ። እሱን የሚመሩት ሰው ሀጂ ነጂብ የሚባሉ ሌወተር ማቃቸው እንኳን በአሸባሪነት በምንም ማጠርጠራቸው responsible የሆኑ ሰው አሉ። ከእነሱ ጋር ምድ አሁን ነኝን ሁሉ ከመንግስት ጋር የነበራቸው እነዚህ ሰዎች ከመንግስት ጋር ያለ ገብቷል። እነዚህ traditional እምነታቸው ይዘው ይቀጥሉ። የአሸባሪነት አደጋ አለ ከተባለ ተጨባጭነትን በማጥፋት ተግባር ላይ የሙስሊሙ ማህበረሰብ ነው የሚችለው። እኛ እንዴት ምን ምን እንዴት ማን አሸባሪ እንደሆነ ማን አሸባሪ እንዳልሆነ መለየት አችልም። ስለዚህ ከነሱ ጋራ ቁጭ ብሎ የመደማመጡ እንደገና መድረጉን reopen የማድረጉ engage የማድረጉ ነገር መደረግ አለበት የሚል እምነት አለኝ። እኔ በእኔ በኩል አንዳንድ ጥረትም እያደረግኩ ነው። ከሀጂ ነጁ ጋር እየተነጋገር ነው እንደገና reengage ማድረግና radicalize ማድረጉ ለሀገራችንም ጥሩ አይደለም። በተለይ ለሀገራችን ውስጥ ያለውን ሰላም ሙስሊሙ ማህበረሰብ በ confidence የሚኖርበት በእምነቱ ደረሱ ነሱ የሚኖርበት በፈለገው አይነት በተሰረ ህገ መንግስት እስከጠበቀ የእምነት ነፃነቱን እስካስከበረ ጊዜ ድረስ በመንግስት ልማት ውስጥ በራሱም ልማት ውስጥ የሚሳተፉበትን atmosphere መፍጠሩ ዘለቄታዊ ሰላምና መረጋጋት፣ እድገት፣ ልማት ወሳኝ ነው ላሉ ምንም አማራጭ የለም። ከዚህ ሁሉ ማህበረሰብ ጋር ተጋይተ ኢህአዴግ አንድ ቀን ማለት ያዳል አይችልም። ምክንያቱም ብዙ ሙስሊም የኢህአዴግ አመራሮች አሉ። እነኚህ ሁሉ happy እንዳይመስሉ ለጊዜው ነገሮቸው ሁሉ ይችላል። ንቤት ሲገባ ሚስቱ ሚስቱ ጢሙን ነው የምትገፈው አይቻልም። ገብቷል። ይሄ የእምነት ጉዳይ serious ነው። ስለዚህ እነሱንም የኢህአዴግ አመራሮችን ሙስሊሞችን ከሶ ምን እናደርግ የሀገር ሽማግሌዎችንም የሃይማኖት መሪዎችንም መክሮ በዚህ በፌዴራል ጉዳዮች አካባቢ ምናልባት ኮራልት የሚያደርገዋል መሪዎች ያሉ ይመስለኛል። እነሱን ያው አቶ ኃይለማርያም እንዳሉት ወደ ጎን አድርጎ የሆነ peaceful reconcile የሚያደርግ before it's too late መደረጉ ለትልቅ ገብሩ ይመጣል የሚለው እምነት ተስፋ አልቆርጥም። እነዚህ ጉዳይ ላይ እኔ ሙስሊሞች አንዳንዶች እንደሚያወሩት የኢትዮጵያ ጠላትም አይደሉም። ኢትዮጵያዊ ናቸው፣ ሰላማዊ ናቸው፣ ልማታዊ ናቸው። አሸባሪነት እንኳን ቢኖር ኢትዮጵያ ሙስሊሞች ቀድመው ነቅለው ያወጡታል የሚል እምነት አለኝ። ከዛ ውጭ ያለው በግለሰብ ደረጃ የሚፈረጅ ነው። በግለሰብ ደረጃ አሸባሪ የሚሆን ሰው ካለ ያው አሜሪካ ነው ቦስተን አይተሃል። ግማሽ ክርስቲያኖች ሀገር አሸባሪ እያሉ ያሰሩት ነው ያሉት። ስለዚህ በግለሰብ ደረጃ ያ ሌላ ጉዳይ ነው። እንደ ሃይማኖት ጥንቃቄ ያስፈልጋል እና ትንሽ እንትኑ ሰፋብኝና more እየተደራጀም የመጣ ይመስላል። አሁን ሰሞኑን በፋሲካ በዓል በቃ የሚያዝረብሽም ብለው ያለፈውን ጁማ በሰላማዊ መንገድ ማሳለፍ እንዳለባቸው አዘው አንድም ድምፅ ሳይሰማን ያለፈው ይህ የሚያሳይ ድርጊት አቅም አላቸው ማለት ነው። ሲፈልጉ ተዛመዱ ስላቸው የሚያስገሙታቸው፣ ሲፈልጉ ጩሆ ሲሏቸው የሚያስጨዋቸው፣ ሲፈልጉ ነጭ ካርድ ይዛቸው ውጡ ይላቸዋል፣ ሲፈልጉ ቢጫ ካርድ ይለዋል። ይሄ የሚያሳይ this is በጣም potentially dangerous የሆነ አቋም እየሆነ የመጣው ማን push ያደረጋቸው? መንግስት በዚህ ጉዳይ ላይ ያለው ማክሮፍ እልህ ለሃይማኖትም ለፖለቲካም አይጠቅም። ወደ ጠረጴዛው ዙሪያ ቁጭ ብሎ ሀገራዊ በሆነ አጀንዳ ላይ የመወያያው ጊዜ አሁን ነው ነው የምልህ። ውድ አድማጮቻችን እውነታው ይህ ነው። አባመላም ይሁን ብዙሃን ክርስቲያን ወንድሞቻችን የሙስሊም ፍጹም ሰላም ሃይማኖታዊ ትግል እንደሚደግፉና ትግሉን በጣም የተጠና ፍጹም ሰላማዊ እንደሆነ አይተናል። ዛሬም መንግስት ነገሮች ከማውሰብሰብና አሸባሪ ያለ ታፔላ ከመለጠፍ ነገሮችን በሰላማዊ መንገድ ቢፈታ መልካም ነው እንላለን። ዛሬ አንድ አጭር ትምህርት አዘል ፕሮግራም ይዘንላችሁ ቀርበናል። መረጃም ያክል ጠቀሜታ እንዳለው ሲሆን በጥሞና እንድትከታተሉት እንጋብዛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሰላም ዘብ የሆናችሁ ሙስሊሞች ዛሬ በአላህ ፍቃድ የመረጃን ጠቀሜታ በተወሰነ መልኩ እናስታውሳችኋለን። አሁን ያለንበት ወቅት የግሎባላይዜሽን ዘመን ነው ይባላል። እውነትም የግሎባላይዜሽን ዘመን በመረጃ ዓለማችን እንደ አንድ መንደር ያህል የተቀራረበችበት ዘመን። ታዲያ እኛ ሙስሊሞች ዲናችን በሁሉም አቅጣጫ የተሟላ ነውና የመረጃን አስፈላጊነትና በመረጃ የመተሳሰርን ከፍተኛ ጠቀሜታ ቀድሞውኑ እስላም በሚገባ አስተምሮናል። የነቢያችን ሰለላሁ ዐለይሂ ወሰለምና የባልደረቦቻቸውን የህይወት ተሞክሮ በምንቀኝበት ጊዜ የመረጃን ትስስር ጠቀሜታ በእስላም ምን ያህል ከፍተኛ ቦታ እንደተሰጠው እንረዳለን። መረጃ ኃይል ነው። መረጃ የብዙ ነገሮች መክፈቻ ቁልፍ ሰበብ ነው። ያለ መረጃ የሚደረግ እርምጃ ወደፊት ከመውሰድ ይልቅ የኋሊት ያስጉዛል። በትክክለኛ መረጃ ላይ የተመሰረተ እርምጃ ካሰቡበት ያደርሳል። ባደጉ ሀገራቶች ለመረጃ የሚሰጠው ግምት ትልቅ ስፍራ ይይዛል። በአንጻሩ በእኛ ሀገር ለመረጃ ያለን ቦታ በተገቢው ደረጃ አይደለም። በተለይ ደግሞ ሙስሊሙ ማህበረሰብ ዘንድ ለመረጃ ያለን ግንዛቤ በጣም አናሳ ነው። ይህም ከፍተኛ የመረጃ ክፍተት ከዚህ በፊት ብዙ ነገሮችን ማግኘት ሲገባን እንድናጣ ምክንያት ሆኗል። አሁንም ብዙ ነገሮችን እንድናጣ ምክንያት እየሆነን ይገኛል። በመሆኑም የመረጃን ትልቅነት በአግባቡ በመረዳት በመረጃ ለመጠቀም ራስን ማዘጋጀት ግድ ይላል። በአሁኑ ሰዓት እኛ ሙስሊሞች ሃይማኖታዊ የመብት ጥያቄን በሰላማዊ መንገድ እየጠየቅን ምላሽ ሳናገኝ ከአመት በላይ ተጉዘናል። በዚህ ጉዟችን የተረዳናቸው ብዙ ቁም ነገሮች ሲኖሩ የመረጃን አስፈላጊነት ግን በቅድሚያ ከሚጠቀሱት ውስጥ ነው። የመብት ጥያቄያችን ሰላማዊ ሆኖ በሀገሪቱ ከአጽናፍ እስከ አጽናፍ ያከለለው በነበረው ቀጭን የመረጃ ትስስር ነው። አሁን አወሊያ ከአእምሯችን የማይጠፉ ክስተቶች የተስተናገዱባት ሰበቡ በጊዜው በየሳምንቱ ውድ መሪዎቻችን የሚያገኙትን ትክክለኛ መረጃ በአግባቡ ያደርሱ ስለነበረ ነው ማለት ይቻላል። ያኔ በኮሚቴዎቻችን ህዝብ ግንኙነት በኡስታዝ ዲን ጀበል በኩል ለመስማት በጉጉት እንጠብቅ የነበረው ሳምንታዊ የመረጃ ቅኝት በኮሚቴዎቻችን ሰብሳቢ በኡስታዝ አቡበከር አህመድ ይቀርብልን የነበረው የሳምንቱ የኮሚቴው ጉዞ መረጃ ከሁላችንም ልቦና ስር ዛሬም ድረስ ጸርሶ ይሰማናል። የኢትዮጵያ ሙስሊሞች ትግል እየተፋፋመ ያለው በዚሁ የሚዲያ ኃይል ነው። አህባሽ ገና ከማቆጥቆጡ ምስሪ ዓላማውን ቀድመው ያወቁት ሚዲያን በመጠቀም ነበር ጭንጋፍ አስተሳሰቡን በቁርአንና ሱና አስተሳሰብ የመጡት። ሚዲያ ስንል የቴሌቪዥን፣ የሬዲዮ፣ የህትመት፣ የኢንተርኔት፣ የሞባይል አገልግሎትና የአፍ መረጃንም ማስተላለፉ ያካትታል። ይሁን እንጂ ሙስሊሙ ህብረተሰብ ግን ሚዲያን በተመለከተ መስራት ያለበትን ያክል እየሰራ አይደለም። እንደሚታወቀው አብዛኛው ሙስሊም መረጃን የመከታተልም ሆነ መረጃን የማድረስ ልምድ የለውም። ሌላው ቀርቶ በዚህ ትግል ሂደት ላይ እየተፈጸሙ ያሉ ክስተቶችን በየቀኑ የሚከታተሉ በጣም አናሳ ሆነው እናገኛቸዋለን። ነገር ግን ለትግሉ ቦታ ሳይሰጡት ወይም ለዲናቸው ተቆርቋሪ ሳይሆን ቀርተው ሳይሆን ምን ጥቅም አለው በሚል የተሳሳተ እሳቤ በመያዛቸው ነው። ይህ ፍጹም የተሳሳተ አስተሳሰብ መሆኑን ልናስገነዘባችሁ እንወዳለን። መረጃ ትልቅ የሚሆን ትንሽ ላልሰማው ሰው ማሰማት በጣም ተገቢና ጠቃሚ ጉዳይ ነው። በተጨማሪም መረጃን በአግባቡ እንዳይተላለፍ ከሚያደርጉ ዋነኛ ምክንያቶች ውስጥ አገሌ ወይም እንትና ይሰራዋል እሱ መረጃውን ያደርሳል የሚል አስተሳሰብ ነው። በእውነቱ ከሆነ ይህ አስተሳሰብ እጅግ በጣም የሚያሳዝን አስተሳሰብ ነው። ሌላው ቢቀር ብዙ ዋጋ የማያስወጣውን መረጃ ማስተላለፍ እንኳ ለመተግበር ዝግጁ ያልሆነ ሰው መኖሩ በጣም ያሳዝናል። ሁሉንም ነገር እነንትና ይስሩት። ሱብሃንአላህ። ሁሉም ነገር እነንትና ይስሩት የምንል ከሆነ እኛ ምን ልንሰራ? መቼም ሰዎች ጀነት ሲገቡ እነሱ ጀነት ይግቡ፣ እኔ ጀሃነም ልውረድ የሚል ሰው እንደማይኖር ግልጽ ነው። ታዲያ ምን አለ ራሳችንን ልበሙት አድርገን ቢያንስ መረጃ ከማስተላለፍ ኋላ የምንለው በዚህ ደካማ አስተሳሰብ የተጠቃችሁ ይህን አመለካከታችሁን በማስወገድ ሁላችሁም የአቅማችሁን ጥረት እንድታደርጉ እንጠይቃለን። ስላለንበት ተጨባጭ ትክክለኛ መረጃ በየጊዜው ማግኘት መቻላችን እኛም ትክክለኛውን አቅጣጫ ለመጓዝ እንድንችል ከፍተኛ ሚና ይጫወታል። በመሆኑም የመረጃ አስፈላጊነትን በሚገባ ተረድተን ጠንካራ የመረጃ ልውውጥ ማድረግ ያለብን ወሳኝ ሰዓት ላይ ስለምንገኝ ሁላችንም ያሉንን ትክክለኛ መረጃዎች ሁሉ በምንችለው መንገድ ተጠቅመን ለሙስሊሙና በአጠቃላይ ለማህበረሰቡ ለማድረስ መነሳሳት ይኖርብናል። በሌላ መልኩ ዛሬ ነገሮች መፍትሄ ራቃቸው መስለው ቢታዩንም ነገ ግን በእርግጠኝነት ፍትህ ሚዛኗን ታስቀምጣለች። ዛሬ በእንግልት እየተፈጸሙ ያሉ እውነታዎች ነገ በፍትህ አደባባይ መካሳቸው አይቀርም። በመሆኑም መረጃዎች ተዳፍነው ለነገ እንዳይገኙ ተቀብረው መቅረት የለባቸውም። ይልቁንም ለህዝብ ይፋ ሆነው አሁኑኑ መጋለጥ ይኖርባቸዋል። በየአካባቢያችን ያሉ መረጃዎች ስለሚደርሱብን እንግልቶች፣ ጥያቄዎቻችንን ተንተርሶ ስለሚሰነዘሩብን ህገወጥ ድርጊቶች፣ የህግ ጥሰቶች በዚሁ ዙሪያ በመንግስት አካላት አማካኝነት በአካባቢያችን ስለሚደረጉ ስብሰባዎች የምናደርገው ተቃውሞን ተንተርሶ በአካባቢያችን ስለምናደርገው እንቅስቃሴና በአጠቃላይ እንቅስቃሴውን አስመልክቶ ያለንን መረጃ በየጊዜው በኢንተርኔት ይፋ ማድረግ አለብን። ይህንን ማድረግ ካልቻለን ማድረግ ለሚችል ሰው በመናገር እንዲወጣ እናድርግ። ይህ የእያንዳንዳችን የነፍስ ወከፍ ድርሻ ሊሆን ይገባል እንላለን። ለፍትህ ሬዲዮ በፌስቡክ ገጻችን ወይም በኢሜል አድራሻችን ፍትህ 911gmailcom አት ጂሜል ዶት ኮም ወይም ኤፍቲኤች 911gmailcom አት ጂሜል ዶት ኮም ብለው ቢልኩልን ተገቢውን ማጣራት በማድረግ መረጃውን ለህዝብ ጆሮ እናደርሳለን። አላህ የሥራ ሰው በለን እያለን የመረጃን ጠቀሜታ በተመለከተ ያዘጋጀነውን በዚሁ እንቋጫለን። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። መረጃ ምን ያክል ጠቀሜታ እንዳለው አያችሁም። በጣም መበረታታት አለብን። የምታገኙትን መረጃ ከገጠር እስከ ከተማ በማዳረስ ሐላፊነታችሁን ተወጡ። ዲናችን እዚህ ሊደርስ የቻለው ዑለሞቻችን ባሳለፉት መራር ትግልና በከፈሏት ከባድ መስዋዕትነት ነው። ዛሬ በሰላማዊ ትግላችን ከፍተኛው ገፈት እየቀመሱ ያሉት ዑለሞቻችንና ኢማሞቻችን ናቸው። ዛሬ የምናያቸው ዑለሞቻችን ኢስላማዊ ትምህርትም ሆነ አለማዊ ትምህርት ሙስሊሞች መማር ወንጀል በነበርንበት ወቅት በድብቅ ከሀገር ወጥተው በእግራቸው የሱዳን የግብጽ በረሃ አቋርጠው ተምረው እዚህ የደረሱ ናቸው። ዛሬም ዲኑን እያስጠበቁልን ይገኛሉ። ዛሬም ቢሆን በስተርጅና ከባዱን ገፈት እየቀመሱ ይገኛሉ። ለዘመናት ካስተማሩበት መስጂድ እንደ ተራቃ ተወርውረዋል። ለዘመናት ከቆጠቡበት ድንበር ሁጥባ እንኳን አስተካክሎ ማንበብ የማይችል ሰው ተሰቅሎ ማየት ልብ እንዴት ይሰብራል። ዛሬ የተጀመረው ሙስሊሙን የማሸማቀቅ ዘመቻ ፍትህ እስክናገኝ አጠናክረን መቀጠል አለብን። በመሆኑም አደራ አደራ ኢማሞቻችንና ዑለሞቻችን መንከባከብ አንርሳ። በየቤታቸው በመሄድ በመዘየር ቤታቸውን የጎደለውን በመምላት ልንክሳቸው ይገባል። ዛሬ እነሱ ባይኖሩም የአህባሽን መጤነት ማን ይነግረን ነበር? ዛሬ በመጤው አህባሽና መንግስት ሴራ 35 አመት ካሰገዱበት መስጂድ ኢማሞቻችን እያፈናቀሉ መጤውን አህባሽ የመንግስት ሴራ ተፋፍሟል። ዛሬ ምናደርጋት ዚያራ ኡለሞቻችን እየከፈሉት ካለው መስዋዕትነት ኢምንት በመሆኑ በየጊዜው ልንጠይቃቸውና አጋርነታችንን በተለይም መንግስት ኡለሞችን ከህዝብ የመነጠል ከንቱ ሴራ ማክሸፉን በተግባር ልናሳይ ይገባል። አሊሞችን በማረሚያ ቤትና በስደት እየተንገላቱ ይገኛሉ። ዑለሞችን ባናገኝ ቤተሰቦችን መደገፍና መዘየር አንርሳ፣ የነሱ ደስታ የዑለሞች ደስታ ነውና። አሁን ጥያቄ የምናቀርብበት ጊዜ ላይ ደርሰናል። የጥያቄና መልሱ ዓላማ ሙስሊሙን ህብረተሰብ በጥያቄና መልስ አሳታፊ በማድረግ ያሳለፍናቸው አበይት ክስተቶች እንዳይረሱና አሳታፊ ማድረግ ነው። የባለፈው ሳምንት ጥያቄ አባቶቻችን በ1966 ታሪካዊ ሰላማዊ ተቃውሞ አድርገው ነበር። የተቃውሞ ውጤትም ሙስሊም ኢትዮጵያውያን ከሞላ ጎደል እንደሌላው እንደ አንደኛ ዜጋ እንዲቆጠሩ አድርጓል። ለመሆኑ በወቅቱ ከተነሱ ጥያቄዎች ቢያንስ ሶስቱን ጥቀስ። የጥያቄው መልስ እንደሚከተለው ይሆናል። በተቃውሞ ወቅት የቀረቡ ጥያቄዎች አንድ መንግስት የኢስላም ሃይማኖት ድጋፍ የሚሰጥ መሆኑን በህገ መንግስቱ ዲያስፈር በተግባርም እንዲያውል ሁለተኛ ኢትዮጵያውያን ሙስሊሞች የራሳቸው ማህበር እንዲያቋቁሙ መንግስት ፍቃድ እንዲሰጥ ሶስተኛ የሸሪያ ፍርድ ቤቶች ነጻ ሆነውና ያለምንም ተጽዕኖ እንዲቋቋሙና የራሳቸው በጀት እንዲኖራቸው እንዲደረግ ይህም በተሻሻለ ህገ መንግስት እንዲካተት አራተኛ የሙስሊሙ በዓላት በብሔራዊ ደረጃ እንዲከበሩ አምስተኛ የሙስሊም ወጣት ወንዶችና ሙስሊም ወጣት ሴቶች ማህበራት በአዋጅ እውቅና ተሰጥቷቸው እንዲቋቋሙ ስድስተኛ ሙስሊም ኢትዮጵያውያን የርስት መሬት ባለሀብት የመሆን መብቱ እንዲከበር፣ ሰባተኛ ኢትዮጵያውያን ሙስሊሞች የመሬት ባለሀብት እንዳይሆኑ መከልከላቸው አገሬ ጋራ ነው፣ ሃይማኖት የግል ነው የሚለውን ቃል በተግባር ሐሰት መሆኑን አመላካች በመሆኑ አዲሱ ካቢኔ ይህን መብት ተግባራዊ እንዲያደርግ፣ ስምንተኛ ኢትዮጵያውያን ሙስሊሞች በመንግስት አስተዳደር፣ በፍትህ፣ በዲፕሎማቲክ፣ በውትድርናና በሲቪል አገልግሎት ውስጥ እንዲሳተፉ እንዲፈቀድ ዘጠነኛ መንግስት የእስላምን መስፋፋት መደገፍ ይኖርበታል። መንግስት ሚስዮናውያንም አገር እንዲገቡ መፍቀድ ይኖርበታል። ለስርጭት ስራውን ገንዘብ መመደብ ይኖርበታል። አስረኛ የኢስላም ትምህርት በብሔራዊ የመገናኛ ተቋማት በሬዲዮና ቴሌቪዥን መሰጠት ይኖርበታል። አስራንደኛ በኢትዮጵያ የሚኖሩ ሙስሊሞች የሚለው መጠሪያ ኢትዮጵያውያን ሙስሊሞች በሚለው እንዲተካ። አስራ ሁለተኛ በሁሉም ትምህርት ቤቶች የኢስላም ትምህርት እንዲሰጥ 13ኛ መንግስት የመስጊዶችን ግንባታ እንዲፈቅድና ለግንባታው የሚያስፈልጉ ቁሳቁሶችንም ከቀረጥ ነፃ ሀገር ውስጥ እንዲገቡ እንዲፈቅድ እንጠይቃለን። አድማጮቻችን በጣም ከፍተኛ ቁጥር ያለው አድማጭ መልስ የላካችሁና የመለሳችሁ ሲሆን ሁላችሁንም ለተሳትፏችሁ አላህ ጀዛችሁን ይክፈላችሁ። እኛም በጣም እናመሰግናለን። ቀድመው የመለሱት ሶስት አድማጮቻችን ደግሞ የሚከተሉት ናቸው። ጃፈር መሐመድ አንደኛ ሁለተኛ ጀዋር መሐመድ፣ ሶስተኛ ሰልሃዲን አሊ ናቸው። የዚህ ሳምንት ጥያቄዎቻችን ደግሞ ተከታዩ ነው። ሰላማዊ ትግላችን ከተጀመረ ጀምሮ ብዙ የመስጂድ ኢማሞች በመንግስት ጣልቃ ገብነት ከመስጂድ ኢማምነታቸው ተባረዋል። ከተባረሩት ኢማሞቻችን መካከል ሶስቱን ሙሉ ስምና ያሰገዱበት የነበረውን መስጂድ ስም ይጥቀሱ። መልሳችሁን በኢሜላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። ያላችሁን የስነ ጽሁፍ ችሎታ፣ ወጎች፣ አስተያየት እንዲሁም ግጥሞች በመላክ የፕሮግራማችን ተሳታፊ ይሁኑ። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። ትግሉን በተመለከተ የምታገኛቸውን መረጃዎች ትንሽ ነው ምንም አይሰራም ብላችሁ ሳትንቁ በኢሜይላችን fth911@gmail.com ደግመዋለሁ fth911@gmail.com ዌብሳይታችንም www.fitradio.com እንድትጎበኙ እንጠይቃለን። ፍትህ በብሉቱዝ ለወዳጅ ዘመዶ ማስተላለፍ የመረጃ ክፍተት እንዳይኖር ስለሚረዳ ላልደረሳቸው በማዳረስ የበኩሎን ድርሻ ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን።